لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه ومن اهتدى بهديه واستن بسنته إلى يوم الدين أما بعد أحبتي في الله የአፍሪካ ቲቪ ተከታታዮች በያላችሁበት ሁናችሁ ይህን ፕሮግራም የምትከታተሉ ሁሉ أسماء الله الحسنى የአላህ መልካም ስሞች የአላህ መልካም ስሞች በሚለው ፕሮግራማችን ስር የተወሰኑ ስሞችን እየያዝነ በየቀኑ ብቅ ስንል ሰንብተናል። ዛሬም እንደተለመደው የተለያዩ ስሞችን በመያዝ ከእናንተ ፊት ቀርብ ያለሁና በጥሞና አዳምጣችሁ በቂ የሆነ ትምህርት አቀርባለሁ ብዬ ባላስብም ግን የተሻለውን ያህል የምንችለውን ያህል እንሞክራለን። በየአካባቢያችሁ የእነዚህን ስሞች ማዕናና መልእክታቸውን በመረዳት ህይወታችሁን ወደ አላህ የበለጠ እንድታቀርቡ አደራላለሁ። የዛሬው ስሞቹ ዛሬ የመረጥኩላችሁ ስሞች አልቀሪብ፣ አልሙጂብ፣ ሱብሓነላህ ማዕናቸው በጣም የምንፈልጋቸው አይደል? አልቀሪብ ማለት ቅርባችን፣ አብሮ ያለን፣ አጠገባችን ያለ። አልሙጂብ ጥያቄያችንን የሚመልስ ለጥያቄ መልስ የሚሰጥ ማለት ነው። ቀሪብም ነው አላህ ሙጂብም ነው። ሁለቶች መልእክቶች ለኛ ያስፈልጉናል። እንኳን የአላህ ቅርበት አይደለም የጓደኛ የዘመድ የወገን ቅርበት እንኳን ምን ያህል ነው የሚፈይደን ምን ያህል ነው የሚያስፈልገን አላህ ስብሓንሁ ወተዓላ እነዚህን ሁለትን ስሞች በአንድ አያ ላይ ሰብስቧቸው አይተናል ወኢላ ተሙድ አኻሁም ሳሊሐን ይላል አላህ ወደ ሰሙዶች ወንድማቸውን ሳሌሕን ላክነ ይላል የስጋ ወንድማቸው ነው የሃይማኖት ወንድማቸው አይደለም በሃይማኖትማ እሱ ነቢይ ነው እነሱ ኩፋሮች ናቸው ቃለው ያ ቀውም ዕቡዱላህ ህዝቦች አላህን ብቻ አምልኩ ማለኩ ሚን ኢላሂን ገይሩህ ከእሱ ሌላ ሌላ ምንም አምላክ የላችሁም አላቸው አምላክ የሚባል ነገር ለእሱነት እንጂ ለእሱ ብቻ እንጂ ለማንም አይገባም ሁወ አንሻአኩም ሚን አልአርድ ከመሬት ነው የፈጠራችሁ ከአፈር ነው የፈጠራችሁ አደምን ከአፈር ነው የፈጠረው ወይ እናንተም ቢሆን የመጣችሁበት የሆነ process አልፎ ቢሆንም ከአፈር ነው መጀመሪያ ምግቡ ከአፈር ነው የመጣው واستعمركم فيها መሬት ውስጥ መሬትን ደግሞ እንድታለሟት አደረጋችሁ። መሬትን ለማልማት አደላችሁ። ፈስተግፊሩህ አላህን ስብሓነሁ ወተዓላ ምህረቱን ለምኑት። አጥፍታችኋል፣ ተሳስታችኋል፣ ወደ እሱ ይቅርታ ጠይቁት። ثم توبوا اليه ከዚያ ተወብቱ። ያለፈውን ይቅርታ ለምኑትና ወደፊት አይደምደንም ብላችሁ ቀጥሉ፣ ከእሱ ጋር ታርቃችሁ ኢነ ረቢ የኔ ጌታ ቀሪብ ቅርብ ነው ለእያንዳንዳችን ቅርብ ነው ወነሕኑ አቅረቡ ኢለይህ ሚን ሐብል ልወሪድ እንዳለ አላ ሙጂብ ተቀባይ ነው ዱዓችሁን መልስ ሰጪ ነው አስተግፊሩላህ አስተግፊሩላህ ቱብቱ ኢለይከ ያ ረቢ ስትሉት ይቀበላችኋል ቃቢሉ ተውብ غافر الذنب وقابل التوب شديد العقاب تملكتوا لم يرد المجيب ይሄ ሙጂብ የሚለው የአላህ ስም እዚህ የቁርአን አያት ላይ እንጂ ሌላ ላይ አልወረደም ሌላ ላይ አልታየም ላኪን ቀሪብ የሚለው ሌሎች አያዎችም ላይ ታይቷል ለምሳሌ وإذا سالك عبادي عني فإني قريب وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون باروتش سلني ميت أيكوه نجر كاله አቀሪቡን አን በዒዱን የሚሉህ ካለ ፈኢኒ ቀሪብ ቅርባቸው ነኝ በል አቅረብ ኢለይህም ሚን ሐብል ልወሪድ ቀሪቡን يجيب أجيب الداع دعوة الداعي إذا دعاني ለመለመን ያብቃችሁ እንጂ እኔ ለመመለስ ዝግጁ ነኝ ነው እንዲያውም እኮ የሆነ ሰዓት ላይማ هل من سائل فأستجيب له ፈኡጂበ ለህ ሀል ሚን ሙስተግፊሪን ፈአግፊረ ለህ የሚልበት አለ ብለውናል ነቢ ዓለይሂ ሰላቱ ወሰላም። ሐጃ ያለው ሐጃውን የሚያቀርብ ሰው የለም ወይ? ሐጃውን ማወጣለት የሚለምን የለም ወይ? ዱዓውን ኢስጃባ ማረግለት ምህረት የሚጠይቅ የለም ወይ? የምምርለት የሚልበት ሰዓት አለ ብለውናል። እንመጣለን። فإني قريب አለ እዚህ አያ ላይ ሌላም አያ ላይ ኢን ضለልቱ ፈኢነማ አضሉ ዐላ ነፍሲ ከተሳሳትኩኝ መንገድ ከለቀኩኝ በራሴ ላይ ነው መንገድ ለቅቄ ጥፋቱን የማመጣው። እናሳ وإن اهتديت فبما يوحي إلي ربي። ቀና መንገድ መያዝ ከቻልኩኝ ደግሞ ጌታዬ በላከልኝ ባወረደልኝ መመሪያ ነው። ኢነሁ ሰሚዑን ቀሪብ አላህ የሚሰማ አረ ቅርብም ነው። አላህ ስብሓነሁ ወተዓላ ቅርብ ነው ስንል ቁርቡን ዓም ወቁርቡን ኻስ እንላለን። እንደ ሌሎቹ አላህ ቁርቡን ኻስ መዕያ ኻስ የምንለው ለባሮቹ ለሙእሚኖቹ፣ ለሳሊሖቹ፣ ለዕባድላህ ሳሊሒን የሚያደርገው ቅርበት ነው። ቁርብ ዓም መዕየት ዓም የምንለው ግን ለጠቅላላው ነው አላህ ከካፊርም ጋር ነው ከሙእሚንም ጋር ነው ምን በማድረግ በመቆጣጠር በማየት በመከታተል ማንም አይደበቀውም ላኪን ቁርብ ካስ መዕያ ካሳ የምንለው ግን ከባሮቹ ጋር ነው አላህ ስብሓንሁ ወተዓላ ቀሪቡን ምን አልሙሕሲኒን قريب من المحسنين رحمة الله قريب من المحسنين ثبت في السنة نبي عليه الصلاة والسلام በተለያዩ አሐዲሶች ላይ አላህ ለባሮቹ ቅርብ መሆኑንና ከሷሊሖች ጋር በጣም ቅርበት ያለው መሆኑን ነግረውናል ለምሳሌ አቡ ሙሳ አልአሻሪ ረዲየላሁ ተዓላ አንሁ ምን ይሉናል ከነቢዩ ጋር አለይሂ ሰላቱ ወሰላም አንድ ጉዞ ላይ እያለን ሰው በተክቢራ ድምፁን ከፍ ማድረግ ጀመረ አላሁ አክበር እያለ فقال النبي صلى الله عليه وسلم أيها الناس اربعوا على أنفسكم أنا براساتكم مستراتكم بمستر بلو زق بلو دمتاتكم زق أرقالوا إنكم ليس تدعون أصم ولا غائبا إن أنت كو دنقرنا روقنا دلم متتعرض ኢነኩም ተድዑነ ሰሚዓን ቀሪበን አላህን እኮ እናንተ የምትጠሩት እኮ የሚሰማችሁን ቅርብ የሆነውን ጌታችሁን ነው። ወሆ መዓኩም አረ እንዲያውም ቅርብ ብቻ ሳይሆን አብሯችሁ ያለ ጌታ እኮ ነው አላህ። ማንን ለማሰማት ነው ድምጻችሁ እንዲከፍ የምታደርጉ? ወሆ መዓኩም አይነማ ኩንቱም የትም ብትሆኑ አብሯችሁ ነው ያለሁት ብሏል አላህ። ما من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم بل الله أبو هريرة رضي الله تعالى عنه نبي صلى الله عليه وسلم عنده بلوال الله عندها لن يالو حديث الكرسي نو من تقرب إلي شبرا تقربت إليه ذراعا ومن تقرب إلي ذراعا تقربت إليه باعا ومن أتاني يمشي أتيته هرولة أقبلت إليه هرولة وهرول ወደ እኔ ስንዝር የቀረበ ክንድ ቀርበዋለሁኝ ወደ እኔ አንድ ክንድ የቀረበ ደግሞ ሁለት ክንድ ቀርበዋለሁኝ እኔ ሱብሓነላህ ቀስ ብሎ ወደ እኔ ጉዞ የጀመረ እኔ በፍጥነት ወደ እሱ እሄድለታለሁ። እንደዚህ ብሏል አላህ። ለባሪያው ያለው ቅርበት፣ ለባሪያው ያለው እንክብካቤ ይህን ያህል ነው ብለውናል። አላህ ስብሓነሁ ወተዓላ ወሆ ቀሪብ ቅርብ ሆኖም ቢሚልም አይደለም ሙጂብ ነው አላህ ወሆ ልሙጂብ ሙጂብ ዱዓ አላህ ስብሓነሁ ወተዓላ ዱዓ ካደረክ ዱዓህን በምንም መልኩ ሳይመልስልህ አይቀርም። እርግጠኛ ሁነህ ማሰብ ያለብህ ይሄንን ነው። ባይሆን ዱዓውን እስቲጃባ ሲያደርገው አንተ የጠየቅከውን ራሱን ነው ወይስ ሌላ ነገር? በጣም ብዙ ሰው የሚሸወደው በዚህ ነው። ደም ለምኜ ለምኜ ለምኜ ሀጃ ያልወጣልኝም ይላል እና አላህ እምቢ ብሎኛል ይላል ላ እስተጀብቱ ደዓውቱ ፈለም ዩስተጀብ ሊ እስካላለ ድረስ አላህ ዱዓውን ይመለሳል። ለምኘው አላህ እምቢ አለኝ እስካላለ ድረስ ወይም ደግሞ ዘመድ ለመቁረጥ ዱዓ እስካላደረገ ድረስ በዘምድናን ለመቁረጥ ዱዓ ካደረገ ሙስቲጃብ አላረግለትም ብሏል። ዱዓ አርጌ እምቢ አለኝ አላህ አልተቀበለኝም ያለምከው ያለንም ሰው ዱዓውን አልቀበልም ብሏል። ደዕቱ ፈለም ዩስተጀብ ሊ ካለ አላደርገውም፣ አልቀበለውም ብሏል። ስለዚህ አላህ ስብሓንሁ ወተዓላ የትኛውንም ባሪያውን አሉ ነቢ ዓለይሂ ሰላቱ ወሰላም እጁን አንስቶ ያ ረቢ ብሎ ለምኖ ባዶም ለመመለስ ያፍራል አላህ አሉ። ሐይይ ነው። አፋሪ ነው፣ ያፍራል፣ አይናፋር ነው። የስተሒ ያፍራል። ባሪያው እጁን አንስቶ ሄደ ያንተ እጅ ደግሞ ምንድን ነው ብሎ አመልሰውም አይመልስም አልመልስም ብሏል። ኢነላሃ ሐይዩን ከሪሙን يستحي من عبده إذا رفع يديه إليه أن يردهما صفرا سبحان الله الله سبحانه وتعالى ቀሪብ ነው፣ ቸርም ነው፣ ስለማያልቅበት ሁሉንም ይሰጣል፣ ሙጂብ ነው። የሚያልቅ ነገር ያለው ሰው ለሚሰጠው ነገር ቀስ ብሎ የተወሰኑ ነገሮችን ነው የሚሰጠው። ምክንያቱም የባሰ ሊመጣ ይችላል በሚል አመ አላህ የሚያልቅ ነገር ስላልሆነ የሚሰጠው ካዝናው የማያልቅ ስለሆነ የአደም ልጆች ከመነሻቸው ጀምረው ጂኖችም ከመነሻቸው እስከ መጨረሻቸው ድረስ ሰዎችም እንዲሁ አንድ ጊዜ ሁላቸውም ጥያቄ አቅርበው የሚፈልጉትን ነገር ሙሉ በሙሉ ቢሰጣቸውና ሁሉም በቃን ብለው እስከሚጠግቡ ድረስ ቢወስዱ ከአላህ ስብሓንሁ ወተዓላ ካዝና ምንም አይቀንሱም። መርፌው ውስጥ ማን ነው መርፌን ባህር ውስጥ አስገብተ ስታወጣ የምትቀንሰውን ያህል እንጂ ምንም ስለማይቀንስ ማለት ነው። ባይሆን ዱዓ ሲያደርግ ስርዓቶችን ማሟላት አለበት። ከዱዓው አንዱ አልዓዝሙ ፊል መስአላ ነው። ለአላህ ስብሓነሁ ወተዓላ ጥያቄ ስታገር በቁርጥ ነው ማቅረብ ያለብህ። አላሁም እግፊር ሊ ኢን አይባልም። ከፈለክ ማረኝ እያልክ እንደዚህ ዝም ብልህ እንደማንም ማንም ጋር በትዕቢት እንደምታቀርበው ልትል አይገባህም። ነቢዩ ዓለይሂ ሰላቱ ወሰላም ሱሉሰ ሌይል ልአኺር ሲሆን የንዚሉ ረቡና ብለውናል። ኢላ ሰማኢ ዱንያ ይወርዳል፣ ወደ ሰማኡ ዱንያ ይወርዳል አላህ ሌሊቱ ሊነጋ አንድ እጁ ሲቀር አንድ ሶስተኛው ሲቀር በዚያ ላይ ምን ይላል? የሚለምን የለም፣ ሐጃ ያለው የለም፣ እስትግፋር የሚያደርግ የለም፣ የምሰጠው የምምረው ዱዓውን የምቀበልለት ይለናል ብለዋል። በዚያ ሰዓት ላይ በተለይ ሱጁድ አርገ የሰው ልጅ ወደ አላህ የሚቀርብበት ሰዓቱ ቦታው መቼ ነው? ሱጁድ ላይ ሆኖ ሰዓቱ ደግሞ መቼ ነው? ሱሉሰል ለይል ሁለቱ አንድ ላይ የተገናኙና በዚያ ጊዜ የለመንከው ደግሞ ጭራሽ አደናቃፊ ነገርም የለው። አለይከ ቢሃዳ እንዳትረሱ። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። لأنك الله قلبي كله أمل لأنك الله روحي ملؤها الألق لأنك الله لن أختار لي ملكا أنت العظيم الذي في ملكه